قل إن العالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وشفيعنا نبينا محمد وعلى آله وصحبه وسلم بسم الله نبراكم ومن هؤلاء خير إن شاء الله تعالى የአላህ ስብሐነ ወተዓላ ፍቃድ ከሆነ የዛሬው እንግዲህ የትምህርታችን ሂደት እነዚህ ሙልሂዶች ወይም ደግሞ እምነት የለሽ አካሎች ወይም ፓጋን የሚባሉት ግልጽ ነው። እምነት የለሾች ወይም ደግሞ በነገራቶች ሁላ የተገኙት ከምንድን ነው? ከአቶም የሚባለው ነገር ወይም ደግሞ element የኢለመንቶች ምን ማባል መነባበር ግልጽ ነው። የ element ኦች መነባበር የአቶም የሚባለው ነገር አቶም በእንግሊዘኛው matter የሚባለው ነገር ነው አይደል? የ matter የ matter ወይም ደግሞ የ element ኦች መነባበር ነው ዓለምን ያስገኘው ወይም ደግሞ ህይወት ያላቸውን ነገር ያስገኘው የሚሉ አቋም ያላቸው አካሎች የሚሉትን ነገር ለመዳስ ለማየት ሞክረናል። እነዚህ አካሎች ስንት አይነት ቀውል አላቸው? ሁለት አይነት ቀውል አላቸው ብለን ባለፈው አይተናል። ኢንሻአላህ ተዓላ ባለፈው ትንሽ ፈጠን ብዬ ነበርና አሁን ሩጥ በማለት ለመከለስ እሞክራለሁ። ምታይ የታል የባለፈው ትምህርት ወደዚህ ድምጻችሁን ወደዚህ እና ትንሽ ስለፈጠንኩባችሁ ያንን ለመከለስ ያክል ሮጥ እላለሁኝ። ለማ ካነ ከሚለው ነው ማነሳው لما كان لا بد من جواب على هذه الحقيقة اضطرب هؤلاء المنكرون لوجود الخالق في أجوبتهم ያው ማየታችን ግድ የሚል ነው ይህንን እውነታ ይላል اضطرب هؤلاء المنكرون እነዚህ አስተባባዮች ማለት ነው የተማታ ሀሳብ ነው ያላቸው ሊውጁድ الخالق ማን ስለመገኘቱ ፈጣሪ ወይም አምላክ ስለመገኘቱ የተማታ አመለካከት ነው ያላቸው ፈታረተን አንዳንዴ የቁሉነ ብለው ይላሉ هذا العالم وجد وجد ይህ ዓለም የሚባለው ነገር ተገኝቷል ነቲጀተን ሊጠቢዓ ነው የጠቢዓ ምንድን ነው አሉ ውጤት ነው ጠቢዓ ማለት ምን ማለት ነው ብያቸዋለሁ ዓለሙል ካኢናቱል ሐያ ወልጃኒዳ ማለት ነው ግልጽ ነው ቁሳዊ ነገሮች ህይወት ያላቸውም የሌላቸውም ነገሮች የተገኙበት ማለት ነው። التي هي عبارة عن ذات الأشياء የነገራቶች ذات ነው የፈጠረው ይላሉ። عن ذات هي عبارة ሊገለጽ የሚችል ነገር ነው ስለመገኘቱ عن ذات الأشياء ነው የተገኘው። ذات الأشياء ስንባል ሲባል ነገራቶች የተገኙት ሚነን ነባት ከምንድን ነው እ ከእጽዋት ወልሐይዋን ከእንስሳዎች ወልጀማዳት እንዲሁም ከምን ከግዑዛን ነገሮች ነው የተገኙት ይላል فهذه الكائنات እነዚህ ነገራቶች ቁሳዊ ነገሮች عندهم هي الطبيعة በቃ ተፈጥሮ ማለት ይሄ ነው ነገራቶች የመፈጠር ውስጠ ሚስጥራቸው እነዚህ ነገሮች ምን ሆኑ የነባት መኖር የሐይዋን መኖር ጀማዳት የሚባል የነሱ መኖር ምንን ፈጠረ እ ፍጡራንን አይደል ቁሳዊ የሆኑ ነገሮችንም ህይወት ያላቸው የሌለው የተፈጠሩ በል በሃይዋን የተፈጠረ አለ ግጥም አለ እንዲሁም በእንስሳቶች የተፈጠረ አለ እ በቁሳዊ ነገሮች የተፈጠረ አለ እንግዲህ በቁሳዊ ነገር የተፈጠሩ ብለው የሚያስቧቸው ብዙ ነገር ይኖራል ማለት ነው ግልጽ ነው እነ ብረት እነ ድንጋይ ተራራ ምናምን ነገሮች ልል ይችላል። ሀይዋን ከሚለው ደግሞ የእኛን አይነቶቹ ተፈጠሩ ልክ ነው። በነባት ደግሞ ዙሪያ ላይ ያሉት በዱንያ ላይ ያሉት በአጠቃላይ ምኖች እጽዋቶች ምኖች በእነሱ ነው የተገኙት የሚል የተጀላ ምንድን ነው የተንጀላጀለና የተጃጃለ አመለካከት አላቸው። ወሂየ ለቲ አውጀደት ነፍሳሃ ይላሉ። እሷ ነች ያስገኘችው ግልጽ ነው ይላሉ። አው የቁሉን ወይ ሁለተኛው አመለካከታቸው ይሄ ዒባረቱን አን ሲፋት ላሽያ ሂየ ኢባረቱን ኢባራ ነች እምትገልጽ የሆነች ነች አን ሲፋት ልአሽያ ከነገራቶች ሲፋ ገጽታ ወከሳኢሲሃ ከሷ ውስን መለያ ከሆነው ነገር ነው ዓለም የተገኘችው ይላሉ። ከሲፋውና የሷ መለያ ከሆነው ነገር ከሷ መለያና ከገጽታዋን የተፈጠረው ያለ ምሳሌ ሚን ሐራረቲን ሐይዋን አለ አይደል? ሐራራ ያጋጥመዋል አያጋጥመውም? ቡሩዳ አለ። ቡሩዳ ምን ማለት ነው? ቅዝቃዜ። እሺ፣ ወሩጡባ እርጥበት አይደል? እርጥበት ወየ ወዩቡሳ ምን ማለት ነው? ድርቀት ወመላመሳ ሙላመሳ ማለት ነው እ ለስላሳነት ወኹሹና ሻካራነት ዓለም የተገኘች ይሄ ነው እንግዲህ በሙቀት ማለት ነው የሚገኝ አለ። ሙቀት በራሱ ፍሪክሽን ሆኖ የሚያስገኘው ነገር አለ። ቡሩዳም እንደዚሁ ግልጽ ነው። እነዚህ ውስጥ እንግዲህ ራሱን የቻለ የአተምና የምን element ወይም ደግሞ matter የሚባለው ይዘት ከነዚህ ጋር friction አድርጎ ነው የተገኘው ዓለም ይላሉ። برودة رطوبة እነዚህ ራስ በራሳቸውም ሊሆን ይችላል። ደረቅ ከምን ጋር ደረቅ ከምን ጋር ከእርጥብ ጋር ቅዝቃዜ ከምን ጋር እ ከሙቀት ጋር ባለው ማለት ነው ፍሪክሽን አማካይነት የሚገኛል አሉ وهذه القابليات እነዚህ ኦፖዚት የሆኑ ተቃራኒ የሆኑ ነገሮች ሚን ሐረከቲ ወስኩን ምንም ፈጠሩ ምንም ፈጠሩ ስኩን ሐረካ ማለት እንቅስቃሴ ነው አይደል ወስኩን እርጋታ ወኑሙው ምን እድገት ወተዛውጅ መቀላቀል ወተዋሉድ መዋለድ የትኛው መዋለድን እንዳስገኘ ወላሁ አለም እንግዲህ እርጥበትና ድርቀት የሚለው ተገናኝቶ ነው እንግዲህ መዋለድ የሚባለው ነገር የመጣው ሊሉ ይችላሉ በጣም አጃኢብ የሆኑ ነው እንግዲህ ሐራራና ቡሩዳ ሲገናኝ ነው እንግዲህ የመገኘት የሚለውን ነገር አመለካከት አላቸው هذه الصفات وهذه القابليات هي الطبيعة سلاينو ነው شيء ሮት ምለው هذه الصفات ሲገጽታ وهذه القابليات የኦፖዚት የሆኑ ነገሮች በምድር ላይ ያሉት ተቃራኒ ነገሮች الطبيعة ምንድነች አሉ ምድርን ያስገኘችው ተፈጥሮ የሚባለው ነገር ያ ነው ግልጽ ነው ሰው ልጅ የመገኘቱ ውስጠ ሚስጥር እሱ ነው በቃ አሉ ቢዛዕኒህም በምናቸው በግምታቸው በእነሱ አመለካከት ወየለቲ አውጀደት ላሽያ ነገራቶችን ያስገኘው ይሄ ነው የመልስ ምቱ ምን ይመስላል ወሀዛ ቀውሉን ባጢላ ይህ ውድቅ የሆነ ምንድን ነው አለ ንግግር ነው አላ ኩል ልዕትባረይ አላ ኪለል ዕትባረይ ከሁለቱም ምን አባባል ገለጻ አንጻር ስንወስደው ለምን ሊአነ ጠቢዓ ምክንያቱም ተፈጥሮ የሚባለው ነገር እም የሰው ልጅ የመገኘት ውስጠ ሚስጥሩ ቢልዕትባር ላወል አላ ሐዲ ቀውሊ በእነሱ በንግግራቸው ዲፊኒሽን ሀድ ማለት ማለት ዲፊኒሽን አይደል ገለጻ አንጻር ስናየው ተኩኑ ኻሊቀተን ወመኽሉቃ ምን እያደረጉ ነው ያሉት ማለት ነው። ፈጣሪና ተፈጣሪ እኛ በመሰረቱ ነባት እጽዋቶች ምንድናቸው ነው የምንለው? ሙስሊሞች ፍጡሮች ናቸው አይደሉም? ናቸው። እነሱ ግን ምን እያደረጓቸው ነው? ፍጡሩም ነው ፈጣሪም ናቸው። ይህ የእቃቃ ጨዋታ ነው ማለት ነው። እኛ እንኳን ልጆች ሆነን እቃቃ ስንጫወት እንዲህ አይነት አመለካከት እንኳን አልነበረም። እንኳን ተምሯል እየተባሉ ማለት ነው። በመሰረቱ ጋር እነሱ ጋር መማር ማለት በሸይጣን ማለት ነው ውስወሳ መጠለፍ ካልሆነ መስተቀር ምን እንደሆነ አላውቅም። ግልጽ ነው። አደጉ ተማሩ ሲባሉ የሚሰሩት ራሱ ከህፃን ልጅ ያነሰ ስራ ነው የሚሰሩት። ግልጽ ነው። ፈልአርዱ እነሱ ጋር ምድር ኸለቀት ልአርድ ነው ምንም ፈጠረች ምድር ለምን ምድር ምንድን ነው ጀማዳት ውስጥ ነው የሚገባው ከኔ ጋር ናቸው አይደል ወሰማው ኸለቀት ይሰማ ነው ሰማይ ሰማይን ፈጠረ። ምክንያቱም የት ውስጥ ነው መደቡ? ሰማይ እ ግዑዝ ነገር ነው አይደል እንዴ? ሌላ ውስጥ የሚገባ ነገር ነው። ወሐከዛ ወሐዛ ሙስተሂል የማየውን ነገር ነው እንደው የሆነ ልትቀበለው እንኳን የምትዳዳለት ነገር አይደለም። ኢዛ ካነ ሱዱሩል ኸልቅ የፍጡራን ደግሞ መገኘት ከሆነ አን ጠቢዓቲ عن الطبيعة وإذا كان صدور الخلق يفطر عن مجين يكون عن الطبيعة كامنوا فتروا يزاتوا بهذا الاعتبار بس يعقل على الكون من دون مستحلنا فاستحالته يسو مستحلنا بالاعتبار الثاني بولد تنو عقل على الأنصار دموسيون قال أشد استحالة خلق በጣም ብርቱ የሆነ የማይመስል ነገር ነው። ለምን? ሊአነ ምክንያቱም ኢዛ አጀዘት ዛቱ ሸይ የአንድ ነገር ዛቱ ዛቱ ማለት ማለት አካሉ ኢዛ አጀዘት ከተሳ ነው ካልቻለ አንኸልቂ እሱን መፍጠር እኛ ሰማይን ሰማይ አይፈጥርም፣ እንስሳ እንስሳን አይፈጥርም፣ እጽዋት እጽዋትን አይፈጥርም ካልን ፈአጅዙ ሲፈቲሂ ሚን ባቢ አውላ የሱ ባህሪ የሆነው ደግሞ አለመቻሉ ከዚህ የባሰው ሚን ባቢ አውላ ከዚህ አንጻር የባሰው ለምን ምሳሌ ሀይዋኑ ይሞቀዋል ቅዝቃዜ አለው ሻካራነት አለው ከኔ ጋር ናቸው ሻካራነት ያለው አለ ልስላሴ ያለው አለ አይደል የሱ የሐይዋኑ ልስላሴ እርጥበቱ ምኑ ሻካራነቱ እሱነቱን ማስገኘት ይችላል አይችልም ምሳሌ እኔ ይሞቀኛል ወይም ደግሞ ስለ እኔ ያለው ሲፋ ውፍረቴ ግልጽ ነው መልኬ ግልጽ ነው የእኔ መልኬ ይዘቴ ቅጥነቴ ሲፋ የራሴ መገለጫ አለ የእኔ ማንነት መገለጫውን ባህሪያቶች እኔም ማስገኘት ይችላል ግልጽ ነው ያንን ነው በቃ እያለ ያለው ማለት ነው። ስለዚህ እነሱ መለስለስን፣ መሞቅን፣ መሻከር እነሱን የመሰለ ማስገኘት አይችልም፣ ሙስተሒል ማለት ነው። ሊአነ ምክንያቱም ውጁድ ሲፋ የአንድ ሲፋ መገኘት ሙርተቢጡን ቢልመውሱፍ ከማን ጋር የተያያዘ ከሚገለጸው አካል ጋር የተያያዘ ነው። የኔ መወፈርን መቅላትም እያንዳንዱ ነገርም ግልጽ ነው። መገለጫው ከኔ ጋር ግንኙነት አለ የለም? እኔ ስኖር ነው በቃ ሊኖር የሚችል ያ ነገር ቢልመውቱ ባለዚ ተቁሙኒ ፈከይፈ ተፍሉቁ እንዴት ነው እሷ የምትፈጥረው እሱን ወሂ ሙፍተቂረቱን ኢለይሂ ወደ እሱ የምትፈልግ ሆና ግዛ የእኔ ባህሪ ራሱ እኔ እኔ እኔ በመኖሬ ላይ ነው የተንተራሰው ማለት ነው ግዛ ከእኔ ጋር ነው ግንኙነት ያለው ወኢዛ ተበተ ቢልቡርሃን በማስረጃ ከተረጋገጠ ሁዱቱል መውሱፍ የሚወሰፈው ነገር መፈጠሩ ማለት ሁዱት ማለት መገኘት ማለት አልመውሱፍ ለዚመ ሑዱቱ ሲፋ ግልጽ ሲፋው መገኘቱ ደግሞ ግድ ነው አለ። በቃ እሱ ከተረጋገጠ ሲፋው ይገኛል። እሱ ከሌለ ግን ምኑ አይኖርም፣ ሲፋው አይኖርም። ፈጠቢዓቱ ላ ሽዑረ ላ ደግሞ ተፈጥሮ የሚባለው ነገር መገኘት ህይወት የሚባለው ነገር በቃ ህይወት በሉት ግልጽ ነው። ጠቢዓ ህይወት ተፈጥሮ የሚባለው ነገር ላ ሽዑረ ላ ለእሷ ምን የላትም ሽዑር ምን ማለት ነው? ስሜት የሆነ ተፈጥሮ የምትባል ነገር ምናምን ነገር የምትበላ የምትጠጣ የምትሰማ ምናምን ነገር እንደዚህ ነች እንዴ? ልክ እንደ እንደዚህ እንደ ሞባይል አስቡት። ግልጽ ነው አይደለ? ተፈጥሮ የምትባለው ነገር ብትነካት የሚያመኝ ምናምን የምትል የሆነ ስሜት ያላት ነገር አለችም። በቃ ሁላችንም ተፈጥሮ ነ እስቲ ተፈጥሮ ብላችሁ ጩ አቤት ትላለች። ላ ሽዑረ ለሃ ግልጽ ነው። እየገባችሁ ነው። ተፈጥሮ የምትባለው የምትበላ የምትጠጣ ስትጠሯት የምትሰማ ነገር አይደለችም فهي آية محضة فهي آلة ልክ እንደ ምንድን ነች አላ ነች አላ ማለት እቃ ንብረት ነው ማለት ነው ሙህዳ ማለት ማለት እ ግልጽ የሆነች ማለት ነው فكيف تصدر عنها الأفعال العظيمة ትልቅ የሆነው ነገር እንዴት ከሷ ሊመነጭ ይችላል መፍጠር መግደል እንቅስቃስ የሚባሉ التي هي في غاية الإبداع ድካ የደረሰ የፍጡራን መገኘት የሚባለውን ነገር ላይ እንዴት ነው ማስገኘት የሚችለው? ወሊቃን ነገሮችን በቃ በጸዳና በጠራ መልኩ ማስገኘት ማለት ነው። ወፊ ኒሃየት ልሕክማ በጣም ድካ የደረሰ ጥበብ የሚባለው ላይ እንዴት ነው የሚደርሰው? ወፊ ጋየት ልእርትባጥ በጣም ድካ የደረሰውን ማለት ነው ጥምረት እርትባት ማለት ማለት ነው። ጥምረት ግልጽ ነው። አንድ መያያዝ ተፈጥሮ የሚባል አለው አይደለ? ይህ መያያዝ ምናምን ነገር ነገሮችን ካልነበረ ኢብዳዕ ማለት ማለት ነው ብያቸዋል። ፍጡራኑ ካልነበረበት ምን ማለት ማስገኘት። ኢትቃን ደግሞ ያንን ነገር አሳምሮ መስራት ግልጽ አፍንጫን በአፍንጫ ቦታ አይንን በአይን ቦታ በአማረ መልኩ እንዲህ ማስገኘት ኒሃየቱል ሂክማ ደግሞ በቃ ልክ የደረሰ ጥበብ ያለው አሰራር እንዲሁም አንዱ ከአንዱ ጋር ግንኙነት ያለው ድካ የደረሰ ግንኙነት እንዴት እንዲሁ በዘፈቀደ እናንተ በምትሉት አኬድ ሊገኝ ይችላል በማለት ሙአሊፉ መልስ ሰጥቷቸዋል። ومن هؤلاء الملاحدة ከነዚህ ሙልሂዶች ውስጥ እምነት የለሾች ውስጥ መየቁሉ ብሎ ይላል ኢነ ሀዚህ ልካኢናት እነዚህ ነገራቶች በምድር ላይ ያሉ ግዑዛን ነገራቶችን ህይወት ያላቸውም የሌላቸውም የምንላቸው ነገር ህይወት ያላቸውም የሌላቸውም ነገር ተንሸኡ ምን ትላለች ትገኛለች አንጠሪቂል ሙሳደፋ በሙሳደፋ አማካይነት ነው የምትገኘው። ሙሳደፋ ማለት ልክ በ አጋጣሚ ወይም በድንገታዊ ክስተት ነው የምትገኘው። በድንገት ወይም በአጋጣሚ በአጋጣሚ በሚፈጠሩ ነገሮች ሙሳደፋ ማለት በአጋጣሚ በሚከሰቱ ክስተቶች አማካይነት ነው የሚገኘው ይላል። ምን ማለት ቢማዕና ማለትም አን አነ ተጅሚዑ ዘራት የዘራት መሰብሰብ ተጅሚዕ ማለት ተጅሚዑ ዘራት ዘራት ማለት ምን ምን ነው ኖ አቶም ወይም ደግሞ በእንግሊዘኛው ነው የሚባለው አቶም ናም ናም ና ምንድነው matter የሚባለው ምንድነው ከሱ በለጥ ሲል بمعنى أن تجميع ذرات የዘራቶች መገኘት ይላል አቶም የሚባለው ነገር ወልጁዝኢያት ጁዝኢያት ስንል ግን ኢለመንት ግልጽ ነው። የኢለመንቶች መገኘት ይባላል። አንጠሪቅ ልሙሳደፋ ከሙሳደፋ በአጋጣሚ ወይ መንገድ በድንገታዊ ድንገታዊ ሲባል እንግዲህ በድንገታዊ መጋጨትም ሊሆን ይችላል። በድንገታዊ በተለያየ ነገር የምኖች መገኘት የአቶምና የኢለመንት መገኘት ዩአዲ ይህን ነገር ያደርሰዋል ኢላ ዙሁር ልሐያት ሀያት የሚባለው ነገር በይፋ እንዲመጣ ያደርጋል። መጀመሪያ አቶም ነበረ፣ ከዛ በኋላ እያለ እያለ ሄደ፣ ተነባበረ፣ ከዛ እንዲተገኘ ምናምን ነገር ግልጽ ነው። ከዛ ከአቶም ተነስቶ ከዛ በእግር የሚሄደውም በእግር የሚሄድ ነገር ከዛው ተፈጠረ፣ ሌላ ጉዝም ነገር እንዲተፈጠረ ከዛ እያለ ሄደ ማለት ነው። ግልጽ ነው። ጭንቅላት የማይቀበለው ነገር ማለት ነው። ግልጽ ነው። ለዚህ እንግዲህ አንድ ጊዜ ጥሩ መልስ የሰጡት የነበሩ ነው አቡ ሐኒፋ ረህመቱላሂ ተዓላ አለይህ ዩፍታ አንሁ እንዲያሉ የሚል ስለሳቸው ይወሳል። ምን ነበር አንድ ጊዜ በጣም ፈላስፎች በመዙበት ጊዜ ነበሩ እሳቸው እና በጊዜው የነበረ አንድ ፈላስፋ ከእሳቸው ጋር ስለ አላህ ስብሐነሁ ወተዓላ መኖር ለመከራከርና በነገሩ ላይ ለመተማመን ተቀጣጠሩ። ቀጠሮ ያዙ ማለት ነው። አቡ ሐኒፋ በጣም ዘክይ ናቸው። በ قياس ወይም በተለያየ logic ሁኔታ ላይ በጣም ረቂቅ ናቸው ይባላል። ግልጽ በጣም ይወራላቸው በ logic ዙሪያ ላይ በጣም አደገኛ ናቸው የሚባሉ በለተቀኑ ሰዓት ተይዞ ሲጠባበቁ አቡ ሐኒፋ ምን አሉ? ዘገዩ፣ ብዙ ሰዓታትን ዘገዩ። እሱ በቃ እዛ ቆሞ ተናዷል። ከዛ ልክ ብቅ ሲሉ ምን አላቸው? በዳ የሉም ይወቅሳቸው ጀመረ። በዚህ ሰዓት ተቀጣጥረን ስናበቃ ፈርተው ነው ምን መረጃ አጥተው ነው እንዴ እንዴ ዘገዩት የተለያየ ነገር በቃ ተቻቸው ላ አላሪች ልቀሉ ቃሉ እንደዛ አልነበረም ትንሽ ቤቴ ኬት ነው የታቸው ተሻግረው ነው የሚመጡት ወንዝ ወንዝ ተሻግሬ ነበር የምመጣውና ትንሽ ለመሻገር ትንሽ ከበደኝ በጣም ወንዙ ሞልቶ ነበር የዛን ጊዜ እና በቃ ዝም ብዬ ቆም የዛ እንትን ስል መምጣት አልቻልኩም። በቃ ምንም ነገር የምመጣበት ነገርም ጀልባም የለም። እዛ እንትኑ ላይ ሲንሳፈፉ የነበሩ ጣውላዎች ነበሩ አሉ። ጣውላ እና ሚስማር የተለያዩ ነገሮች ነበሩ እና እነዛ ከተለያየ ቦታ ይዟቸው የመጣው ወንዝ ነው። እነሱ መጡና ጣውላውም ተሰካካና ሚስማሩም ተሰካክቶ ምን ብሎ ምን ሆነውልኝ ሰፊና ጀልባ ሆነውልኝ መጣውኝ። ለዛ ነው ገና እነሱ እንትን በውልኝ ሲመጣ ድረስ ነው እ አንተ አለችው። ከመቼ ጀምሮ ነው እ ጣውላ ይሄ ምናምን እ ሚስማር ራሱ ተሰካክቶ ሰፊና ጀልባ ሆኖ የሚመጣው በጣም የምትገርም ሞኝ ቂል ጭንቅላት የሌለ ሰው ነው አላቸው። እንዲህ አይነት ነገር ሰምተንም አናውቅም። ጥሩ ነው ገለጻ ግን ከኔና ከአንተ ግን የባሰው ቂልና ሞኝ ጅላጅል ማለት ግን አንተ ነህ። ይህንን ሰማይ ምድር የምትለውን አንተ እጅህን እንደዚህ አይንህን ይሄ ሁላ ዝም ብሎ ራሱ ተገጣጥሞ ተገኘ ስትል ትንሽ አይሰማም፣ ጭንቅላት የለም አሉት። የኔ ገረመ ግልጽ ነው። የኔ ቁስ ነገር ይሄ ዱንያ ላይ ያለ ነገር ግልጽ ነው። አንተን የሚያክል የምታስብ ይህንን የመሳሰሉ ነገሮች ሱብሃንአላህ ስሜት ያለን ነገር በአጋጣሚ ተገኘ ማለት ምንድን ነው አሉ እብደት ማለት ይሄ ነው አሉትና መለሱለት ማለት ነው። ናዚል ካኢናት እና ድሮም ጀምሮ ነበሩ ማለት ነው። የተለያዩ እናንተ ያው እንትን ስትሉ ትምህርት ላይ የግሪክ ፈላስፋዎች ምናምን እየተባላችሁ ትማሩ ነበራል። አደጉ ተብለው ስማቸው ሲለፈፍላቸው የነበሩ ማለት ነው። ግን መጨረሻቸው ግን አብዛኞቹ እብድ ሆነው ነው የመጡት። ወይም ደግሞ ለእብድነት የተታጩ ሆኖ ነው። አብዛኛው ባህር ስር ሄዶ ከባህር ጋር ያወራ ነበረ እንደዚህ ነገር በቃ ወይም ደግሞ ከሰው ጋር የማያስማማ ሁኔታዎች ነበራቸው። ግልጽ ነው። አንተ ይሄ ጥቁር ነው ስትለው ጥቁር ለመሆኑ ቀይ ነው ይላል ከፈለገ እንደ አይነት ደረጃ ላይ የደረሱበት ሁኔታ ነበረ። ግልጽ ነኝ እ የማጥፋት ከራሳቸው ጋር ባለፈው እንደነገርኳችሁ ነው። ኢትዮጵያ ላይ ራሱ አዲስ አበባ ዩኒቨርሲቲ ተጀምሮ ነበር። ግልጽ ነው። የፍልስፍና ትምህርት ማለት ነው። ግልጽ ነው። ይሄ ትምህርት department ተከፍቶ ነበር። እንደ አጋጣሚ ያው ብዙ ተማሪ ለመግባት ሞክሮ ነበር፣ ተመዝግቦ አብዛኛው ማለት ነው እየለቀቀ ወጥቷል። ግልጽ ነው። የቀሩት መጨረሻ ሁለተኛ ሁለት ተማሪዎች ናቸው ተመርቀው የወጡት። አንደኛው እብድ ነው፣ አንደኛው ደግሞ ያው ጤነኛ አንለውም ያው በራሱ በፍልስፍናው እንትን ግን ያበደ ሆኖ ነው የወጡት። ግልጽ ነው። እንዲህ አይነት ነገር ነበረ እና በጣም ብዙ ነገሮች አሉ። በአሁኑ ሰዓት አሁን ኦሺዝም የሚባለው እምነት አሜሪካን ውስጥ የሚገኘው ይህ አይነት ይዘት ያለው ነው። ግልጽ ነው። እምነት የለሽነት ነው። ኦሾ ማለት ያው ህንዳዊ ቢሆንም አሜሪካ ውስጥ የኖረ ሰው ነበረ ማለት በአሁኑ ሰዓት እንደ እምነት ተደርጎ ተይዟል ማለት ነው። አን ጠሪቅ المصادفة يؤدي إلى ظهور الحياة አሉ የህይወት መገኘትን የሚባለው ከዚህ ነው የመነጨዋል። ቢላ ተድቢር ያለምንም አስተናባሪ ምን ኻሊቅ ኻሊቅ ሳያስፈልግ ሙደብር ነገራቶችን የሚያስተናብር ሳያስፈልግ ወላ ሒክማ ምን ሳይኖር ምንም ጥበብ በቃ የመፈጠር አንተ መፈጠር ምንም ሂክማ የለውም ነው ማለት ነው። በቃ ብላ ጠጣ ሽና በቃ خلاص ይሄ ነው አለ። የአንድ መፈጠር ሂክማ እነሱ ጋር ሂክማ የለውም መፈጠር በቃ መፈጠር ነው። ግልጽ ነው። እንደዛ ብለው ነው የሚያስቡት። وهذا قول باطل ይህ ምንድነው? ውድቅ የሆነ ንግግር ነው። ተሩድሁ العقول والفطر እንደ አይነት አመለካከት ምን ትመልሰዋለች? አቅል ራሱ አይቀበለውም። ትክክለኛ አቅል ማለት ነው አይቀበለው። ወልፍጥር ፍጥራ ማለት ማለት ነው የዚህ የተፈጠርክበት ራሱ ካንተ ጋር ይጋጭ። ግልጽ ነው። فإنك أنت إذا نظرت ስትመለከት إلى هذا الكون ወደዚህ ፍጡራን ማለት ኢላ ሀዘል ከውን ወደ እነዚህ በምድር ላይ የተገኙ ነገሮች ማለት አልሙነظም ምን ያህል ስርዓታቸውን ይዘው የተፈጠሩት ቢአፍላኪሂ በሱ ምህዋር ላይ ያሉት ግልጽ ነው። ሁሉም ምህዋር ይዞ ግልጽ ነው። የራሱ አፍላክ ኖሮ የሰው ምህዋር አለው አይደል? የራሱ ምህዋር አለው። ከዋክብቶች የራሳቸው መኖሪያ ምህዋር አላቸው። ግልጽ ነው። ሁሉም ነገር ምህዋር ኖሮት ማለት ነው መኖሩ ወአርዲሂ እንዲሁም ምን ምድር ወሰማኢሂ ሰማዩም ወሰይር መክሉቃት ሰይር ማለት ማለት ነው ጉዞ የፍጡራን ምኖች ጉዟቸው ሂደት ማለት ነው። ወሰይር መክሉቃት የፍጡራን ሂደት እንቅስቃሴ ፊ በዚህ ውስጥ ቢሃዚህ ዲቃ በዚህ ረቂቅ በሆነ መልኩ ቢሃዚህ ቢጥቃ በዚህ ምን በሆነ ረቂቅ በሆነ አካሄድ ይላል። በዚህ ምን በሆነ ረቂቅ በሆነ መልኩ ወተንዚም ስርዓቱን ጠብቆ በመሄድ ሁኔታ ላይ ማለት ነው። ግልጽ ነው። وتنظيمه العجيب تبين لك ለአንተ ምን ትላለች? ግልጽ ታደርጋለች ማለት ነው። ቱበይኑ ለክ ቱበይኑ ለክ ቱበይኑ ለክ ለአንተ ግልጽ ታደርጋለች ይላል። አነው እኮ لا يمكن። ምን አይልም አያስመችም፣ እማይሆን ነገር ነው። ላ ዩምኪኑ አያስመችም። አየስዱራ ይህ ነገር ምን ማለት መመንጨቱ መገኘቱ ኢላ አን ኻሊቅን ሐኪም ምን ሆነ እንጂ ፈጣሪ መኖርን እንጂ ምን አይነት ፈጣሪ ለዛው ሐኪም ጥበበኛ የሆነ አምላክ መኖር እንጂ አያመላክትም። ይህ የምናየው ሁላ እንደው ዝም ብሎ በቃ ያለምንም ጥበበኛ አምላክ የተገኘ ነው ብሎ ማሰብ ሞኛ ሞኝነት ነው። ገልጠው ቂላቂልነት ነው። ትክክለኛ አቅል ያለው ሰው ፍጥራ ላይ ያለ ሰው አለቲ ፈጠረ ናሰ አለይሃ ላ ተብዲለ ሊኸልቅላህ የያዘ ሰው የማይቀበለው ንግግር ነው በማለት ይናገራል ማለት ነው መጥፎም እዚች ጋር ጥያቄ ካላችሁ እዚች ላይ መጀመሪያ ጠይቁኝ። ግልጽ ከሆነ ሊዳ የአፍላቂ ሐዋርያውን የሚሽከረከሩበታል የሚጓዙበት ማለት ነው። አፍላክ ናም ሰዋል አኸር ሌላ ጥያቄ መፍሁም ግልጽ ነው ሙነዘም ስርዓቱን የያዘ ያንዳንዱ ነገር በስርዓት ትክክ ብሎ መምጣቱ ማለት ነው ኸይር ቃለ ኢብኑል ቀይም ابن القيم الجوزي رحمه الله ابن القيم الجوزي ብሎ ይላል አላህ ስብሓነሁ ወተዓላ መልካም ስራውን ይደልለትና ተሰሊል ሙዓጢል እነዛ ሙዓጢሎችን ጠየቃቸው እስቲ ተሰሊል ሙዓጢል الجاهد ጃሂድ ማለት ማለት ያ ተከራካሪ የሆነውን ሙዓጢል ማለት ምን ማለት ነው? ነገሮችን የሚያሯቁት ከዚህ በፊት አስማው ሲፋት ምንድን ነው? ምን ያስተማርኳችሁ? አቂደቱል ዋሲጥያ ያስተማርኳችሁ ታውቃላችሁ። እናንተ ያው ሴቶች ልብ በሉ። ሙአጢል ማለት አንድን ነገር የሚያራቁት ምሳሌ የአላህን ስብሐነ ወተዓላ ስምና ባህሪ የአላህ ፈጣሪነትን ደግሞ የማይቀበልም እሱም ሙአጢል ይባላል። ገስተኛ እነዚህ ሙአጢል ማለት በአጠቃላይ ምን የሚለው የማይቀበል የሚያራቁት ማለት ነው። ለአላህ ስምና ባህሪ የለውም የሚል ሊሆን ይችላል። ወይም ደግሞ የአምላክን አምላክነት የማይቀበል ሙአጢል ይባላል። ፈሰሊል ሙአጢል ያንን ሙአጢል የሆነውን ሰው ጠይቅ ይላል። ፈሰሊል ሙአጢል ሙአጢል የሆነውን ሰውዬ ጠይቀው። አልጃሂድ ምን የሆነውን ያ ተከራካሪ ቢላ ደሊል خير አልጃሂድ ያ ተከራካሪ ማለት ነው። ተጻራሪ የሆነውን ጠይቀው እስቲ ማዳ ተቁል ወላሂ ይህን ምሳሌ በጣም በደንብ አድርጋችሁ አዳምጡ። ማዳ ተቁል እስኪ ምንድን ነው የምትለው በሉት። ፊ ዶውላት ዶውላት ምን ማለት ነው? ሞተር ማለት ነው። አንድ ሞተር ቢኖር ይህ ሞተር አለ دائر የሚሽከረከር ነው። على نهر በምን ላይ ወንዝ ላይ ይሽከረከራል። ይሄ የውሃ ሞተር ታውቃላችሁ አይደለ? የውሃ ሞተር ጄኔሬተር የሚባለው ማለት ነው። ይህ ጄኔሬተር ወይም ደግሞ ሞተር ይሽከረከራል ወንዝ ዳር ላይ ወቀድ ኡሕኪመት አላቱ ለሱ ተስተካክላለታለች። ኡሕኪመት ማለት ተደራጅታለታለች ወይም ተሰርቶለታል። በቃ ኢህቲማል አላቱሁ ምኑ መሳሪያው ይህ ጄኔሬተር መሳሪያው ሁሉም ነገር ተስተካክሎለታል። ወኡፍኪመ ተስተካክሎለታል። ተርኪቡ ምኑ ተርኪቡ ማለት አገጣጠሟል። ሞተር ዝም ብሎ አይደለም መቼስ የሚገጠመዋል፣ ባለሙያ በደንብ አድርጎ ይገጥመዋል። ወቁዲረት አደዋቱ ለሱ ደግሞ ተወስኖለታል። ወቁዲረት ማለት ተወስኖለት የሚገባው መጠኑ ተሰጥቶታል። አደዋቱሁ ምኖቹ መሳሪያዎቹ ሁላ አሕሰነ ተቅዲር ምን ሆነ በአማረ ሁኔታ አሕሰነ ተቅዲር በአማረ ሁኔታ ተወስኖ ተስተካክሎ ተቀምጦለታል። ወአብለገሁ ነው አይደል የሚለው ምን የሆነው ዲካ የደረሰ አቀማመጥ አሰካክ ተሰካክቷል። ምኑ ሞተሩ ወይም ጄኔሬተሩ ወንዝ ዳር ነው ያለው። ቢሃይቱ ያንን መሳሪያ ጄኔሬተሩ ሲያየው ሰውየው ቢሃይቱ ላየራ በማይመለከትበት መልኩ ፊ በዛ ውስጥ በማ በመሳሪያው በጄኔሬተሩ ላይ ኸለለን ምን አለበት ተብሎ ክፍተት አለበት። አይ ይህንን ሞተር ይህን ጄኔሬተር የገጠማችሁት ትክክል አይደለም፣ ይስተካከል፣ እንዲህ መሆን አለበት፣ እንዲህ ተብለው አስተያየት እንኳን መስጠት የማይቻልበት ደረጃ ነው። በቃ የተደረሰው ምርጥ ሆኖ የተሰራው ነው። ቢሐይቱ ላ የራ ናዚሩ ተመልካቹ በማያዝበት መልኩ ከለለን ምን አለው ብሎ ክፍተት አለው ተብሎ እኔ አሁን ምሳሌ ብሄድ ያንን መሳሪያ ተገጣጥሞ ሳይሆን አይ እዚህ ጋር ጎሏል እንዲህ መሆን አለበት ምናምን ብዬ አስተያየት በማልሰጥበት መልኩ ነው ያሳመሩት። ፊማደቲ በምኑ ላይ ማደቲ ማለት ነው በይዘቱ አይደለ ولا في صورة በገጽታው ግልጽ ነው አለ ወቀድ ጁዒለ ከዛ በኋላ እሱ ተደረገ ማ ሞተሩ ጄኔሬተሩ የት على ሐዲቀቲን አዚማ ትልቅ በሚባል መናፈሻ ውስጥ ተቀመጠ። ጄኔሬተሩ ምንድነው ስራው? ውሃ ስቦ ወዴት ማምጣት? ወደ አትክልቱ አረ እንዴ የፍራፍሬ ቦታው ትልቅ እንትን ውስጥ ተቀመጠ። በቃ ፊሃ በዛ ውስጥ ደግሞ እዛ መናፈሻ ውስጥ ሳሉት ሚን ኩል አንዋዕ በየአይነቱ አለ ምን አስቲማር ምኖች ፍራፍሬዎች አሉ፣ ወዝሩዕ አዝእርቶች አሉ። እነዛ ፍራፍሬዎቹ አዝዕርቶቹ የስቂሃ ያጠጧታል ሀጀቱሃ እሷ ምን የምትለው የምትፈልገውን ሁላ ያጠጧታል። በቃ አስፈላጊ በሆነ ሰዓት ከዛ በዛ ጄኔሬተር ወይም ደግሞ ሞተር አማካይነት የሚመጣው ነው ያጠጧታል። ተጨማሪ ከመጠጣቷም ጎን ለጎን ወፊ ቲልከል ሐዲቃ በዝች መናፈቻዋ ውስጥ መየሉም ምን የሚል አለ የሚለቃቅም መየሉም ማለት የሚያርም የሚያርም ነው ይባል አማርኛ የሚያርም የሚያርም አረሙን ማለት ነው ምንድነው ሻ ሻ ሰሃ ምኗን ቆሻሻዋን አረሟን ማለት ሻዕታሃ ማለት ቆሻሻዋን ቆሻሻዋን የሚያርም ተጻራሪ ነገሩን ማለት ነው አይደል ሻህሳሃ ወይህሲን ደግሞ የሚያሳምር አለ እዛ መናፈሻ ውስጥ ወይም ደግሞ የአትክልት ቦታ ላይ ወይህሲን ሙራዓቱሃ ምኗን ጥበቃዋን ምኗን የሚያሳምር አለ ወተዓሁዲሃ ለእሷ ደግሞ መጠባበቅ ያለበትን የሚጠብቅ ተዓሁዲሃ ማለት መጠባበቅ ይሄ ያለ ጊዜው መቆረጥ ምናምን እንዳይኖር ይሄ መጠባበቅ ይባላል። ተዓሁዲያ ማለት ጊዜዋን በተመለከተ ነው። የምትቆረጥበት ጊዜ አለ አይደለ? ፍሬዎች የሚቆረጡበት አዝርቶች የምን የሚወቁበት ምናምን አለ አይደል? ያንን ተጠባብቆ ማለት ነው። ወልቅያም የሚቆምላት አለ በቃ ቢጀሚዕ መሳሊሒሃ ሁሉም ምንም ይላል የሚያስተካክለ ቢጀሚዕ መሳሊሃ ሁሉንም ያቺ አትክልት ወይም ደግሞ ፍራፍሬ የምትፈልገውን ሁላም ያሟላል። እና ባረከላሁ ፊኩም ፈላ የክተሉ ሚንሃ ምንም አይጓደልባትም። ፈላ የክተሉ ሚንሃ ከሷ አይጓደልም ሸይኡን አንዳች ነገር ከዛ ያው የሚበቅለው በቅሎ የሚያፈራውን አፍርቶ ዘሩም ደርሶ ቡቃያውም ተሰብስቦ ፍራፍሬውም ተለቅሞ ፈዩቅሲሙ ይከፋፈል ፈዩቅሲም ያከፋፍላል ቢኩሊ ሲንፊን ለእያንዳንዱ ሲንፎች ማለት ነው ሲንፍ ማለት አይነቶች አይደል ማለት አራሚ አለ አይደል? የሚያርም አለ፣ የሚያጠጣ አለ፣ ምን ምን አለ። ዘለልኩኝ፣ የኔ ጋር ዘለልኩኝ፣ እናንተ ጋር ምን አለ? እሺ ሌላ ኪታብ የያዛችሁ ወላ የልተፊቱ ثمارها ምንድነው እዚህ ናም ናም ሳ ወላ የትሊፉ ثمارها ምኑ አልጠፋም ሰመሩ አልጠፋም ወላ የትሊፍ የትሊፍ ማለት ተለፈ ከሚለው የመጣው አይደል ምንም አልጠፋም ከፍራፍሬዋ ثم يقسم ከዚያም ያከፋፍላል ቂመተሃ ምኗን ዋጋዋን ቢኩል ሲንፊን ለእያንዳንዱ ቡድኖች ማለት ነው። ምንድን ነው እናንተ ይሄ የእናንተ ወጣ ያለ ኪታብ አምጥታችሁ እሺ ኸይር ወላ የትሊፉ ቲማራሃ ثم يقسم قيمتها ዋጋውን ያከፋፍላል ኢንደል ጀዛዝ እኛ ጋር ይመጣን ብላችሁ ነው በኋላ ላይ እንደል ጀዛዝ ማለት ምን ማለት ነው? ቆራጩ ዘንድ ማለት ነው። ጀዛዝ ምን ማለት ነው? ቆራጩ ዘንድ። ጀዛዝ ምን ማለት ነው? ቆራጭ ይሄ ምኑን የሚቆርጠው ፍራፍሬውን አዝርቱን በቃ ሲደርስ ማለት ነው። አላ አሕሰኒል መኻሪጅ በጣም ባማረ ሁኔታ ማለት ነው ይሰጣል። መኻሪጅ ማለት ማለት ነው ካወጣችሁ ምኗ ያቺ የፍራፍሬ ያዝርት ቦታ ካወጣችሁ ቢሐሰቢ ሐጃቲህም ከሐጃቸው ልክ ወደሩራቲም እነሱ ከሚፈልጉት አንጻር ደሩራት ግልጽ ነው አይደል? እነሱ ከሚፈልጉት አንጻር ይሰጣቸዋል። ቀይ ከዛ ምን አለ ፈዩቅሲም ያከፋፍላል ሊኩል ስንፊን የእንደኔ አይነት ኪታብ የያዛችሁ ያው እንግዲህ እኔን እየተከተላችሁ ይሉ እሺ፣ አትጨነቁ እነሱ ጋር ላለው ፈዩቅሲም ያከፋፍላል ሊኩል ስንፊን ለእያንዳንዱ ሲንፎች ማለት ነው አይነቶች ሚንሁም ማ የልቅ የሚገባው ለቁራጩም ለሚያርመውም የነበረው ውሃውን ለሚያጠጣውም በቃ የሚገባውን ይሰጣል። ወዩቀሲሙ ሀከዛ እንደዚሁ ያከፋፍላል። አለ ደዋሚ በዚሁ አይነት በመዘውተር ለሁሉ ምን የሚለው የሚገባውን ያከፋፍላል። አሰራ ታያለህ ወይ? ሀዛ ይህ ተግባር ለሚቆርጠውም የሚሰጥ መኖሩ እ ለሚያርመውም ለሚያጠጣውም ይሄ ሁላ አሰራ ታያለህ ሀዛ ኢትፋቅን ዝም ብሎ የተስማማ ነገር ቢላ ቃን ያለምንም ሰሪ ወላ ሙክታር ያለምንም ምን መራጭ መራጭ ሳይኖር ልክ ነው። ወላ ሙደብር ያለምንም ማስተናባሪ ተገኘ። በቃ ማሽኗ ነጣች፣ ሞተሯ ወንዝ ላይ ሄዳ ቁጭ አለች። ግልጽ ነው። ከዛ የሆኑ ደግሞ ዝም ብሎ አጠጪዎች መጡና ማጠጣት ጀመሩ። ከዛ ደግሞ ዝም ብሎ የሚያርም ሰው መጥቶ ማረም ጀመረ። ከዛ በኋላ እንደዚህ ይሆናል። ማሽኑም ዝም ብሎ መጥቶ ይሆናል እ ሻለም ሻለም እንደነሱ አባባል እንደዚህ ነው እየሆነች ያለችው ማለት ነው። የሆነ ሞተር የሚባል ነገር መጣና ምን ላይ ሆነ እ ወንዝ ላይ ሆነ። ከዛ ሄደና ሞተር ወደ ምን ገባ? አትክልት ፈር መናፈሻ ገባ። ከዛ የሆኑ ሰዎች ሞተሩን ሲያዩ በቃ እናጠጣ ብለው ማጠጣት ጀመሩ። ከዛ የሚያርሙት ማረሙ እንደዚህ ነው እያሉ ያሉት ግልጽ እንደዚህ ይሆናል ብለን እናስባለን? የለም። ማንም እንደዚህ የሚያስብ የለም። በል እንደውም ኢተፈቀ ተስማምቷል። ውጁዱ ዛሊከ ዱላ ይህ ሞተር ወይም ጄኔተር መገኘቱ ወልሐዲቃ የምን ቦታ ነው የፍራፍሬ ቦታ፣ የአትክልት ቦታ የሚባል ወኩሉ ዛሊከ ይሁላ ኢትፋቀን ዝም ብሎ የተስማማ ነው። ሚን ገይሪ ፋኢል ያለምንም ተግባሪ ይባላል። ወላ ቀይም ቀይም ማለት ነው ነገሮችን በስርዓት እንዲሄዱ የሚያደርግ ማለት ቀጥ ብሎ እንዲሄድ ወላ ሙደብር ቀይም ይላቸዋል። ለምን እ ወላ ቀይም ቀይም ማለት ማለት ነው ነገሮችን ቀጥ አድርጎ የሚያስኬድ ማለት ነው። ወላ ሙደብር ነገራቶችን የሚያስተናብር ሳይኖር እነዚህ ነገሮች ተገኙ እንዴ ይላል። ጥያቄ ነው እየጠየቀ ያለ ቀጥ ብሎ ይህን የሚያስኬድ ሳይኖር ተገኙ። መቼስ ሞተሩን አምጥቶ እነዚህ አንተም ማርም አንተም እንደዚህ አትጣ ምናምን ብሎ የሆነ ከዛ ደግሞ የሚከፍላቸውም ሰው አስፈለገ። ምክንያቱም ሰጣቸው አላለም ነው ለሀጃቸው የሚያስፈልገው ለሁሉም ብር ሰጠኩ ይላል። ዝም ብሎ ዝም ዘነበ ብሩ የለም። ጥያቄ እየጠየቀን ነው አይደል? እንደው ታያላችሁ እንደዚህ ይሆናል ብላችሁ አፈተራ እስኪ ንገረኝ አንተ ትመለከታለህ እንዴ ታውቃለህ ወይ ማ የቁሉ ለከ አቅሉክ አፈተራ ታያለህ ወይ ማ የቁሉ ለከ አቅሉክ አቅልህ ምን እንደሚል ቶ ሰውየውን ተሆነ አቅልህ ምንድን ነው የሚልህ በለው። እብኑል ምን እንደሚል ገብቷቸዋል። ግን ሰውየውን ተውና ሰውየውን በለው። ይሄ የሚያከራክር ሰውዬ የለም በለው። አቅልህ ምንድን ነው የሚልህ? ምንድን ነው እስቲ አቅልህ ምንድን ነው መልስ የሚሰጥ በለው። ቁሉ ለከ ፊ ዛሊከ በዚህ ጉዳይ ላይ ለው ካነ ይሆናል ማለት ለው ካነ ማለት ቢሆን ምንድነው መልስ እስቲ በለው አቅልህ ይንገርህ። ምክንያቱም ትክክለኛ አቅል ፍጥራ ሰሊማ የሆነ መልሱ ግልጽ ስለሆነ ማለት ነው። وما الذي يفتيك به ምንድነው እስቲ የሚሰጥህ መልስ وما الذي يفتيك به በሱ ላይ ምንድነው አቅልህ ፈትዋ እየሰጠ ያለው ምንድነው እስቲ አቅልህ የሚል ምንም ሌላ ሳቀላቅልበት وما الذي يرشدك إليه እስቲ ወዴት ነው የሚያመላክት? አቅልህ ምንድን ነው የሚያመላክት? እስቲ አስብበት። ወላኪን እንግዲህ እኛ የምንለውም ብለናል። ይህ በአጋጣሚ ካልተገኘ ምድርም ምጥረው ፍጡራንም በአጋጣሚ ይሆናል አሉ አልተገኘም። ወላኪን ነገር ግን ምን ሕክመቱ ከጥበቡ ነው አልዓዚዝ አልሐኪም አሸናፊ የሆነው አምላክ አላህ ማስገኘቱ አንኸለቀ ቁሉበን ምንን መፍጠሩ ቀልብን መፍጠሩ በለው ዑምያ ምን የሆነችን ቀልብ መፍጠሩ እውር የሆነች ቀልብ ያንተ አይነቱ ግን እንዲህ እንዳትሉ ሄዳችሁ የሚገባው ከሆነ ለሱ የአላህ ትልቅ ተአምር ነው። አላህ የታወረ ልብ መፍጠሩ። ምክንያቱም ይሄ ግልጽ የሆነ ነገር አለማወቁ ማለት ላ በሳኢረ ለሃ ለእሷ ምን የሌላት ምልከታ እይታ የሌላትን እንደው በቃ የታወረች ልብ መስጠት የአላህን ጥበብ ነው፣ ትልቁ ጥበብ ነው። አንተ ማስገኘቱ እንደዚህ ነው። ሞኝ መፍጠር አለ አይደል? ግልጽ ነው። ብልጥ መፍጠር አለ ግልጽ ነው። ይሄ በየአይነቱ መፍጠሩ የአላህ ተአምር ስለሆነ አንተ ለምን ተገኘ አንልም። እንግዲህ አላህ ሂክማ ነው ተገኝተሃል አለ የስኳር ስኳርነት የታወቀው ግራዋ የሚባለው ነገር ወይም ደግሞ መራራ የሚባሉ ነገሮችን ስለምናቀ የአማኞች አማኝነት የሚታወቀው ከአዲያኖች ስላሉ ነው አይደል? ወይም እኚህ ሞኝ ናቸው ብለን አንልም። ማን ስለሚታወቀው ብልጣ ብልጦች ስላሉ ግልጽ አላህ በየአይነቱ መፍጠሩ ያ ነው ሁሉም ግን ለፈተና ነው። ወጀዐልና ባዕضኩም ሊባዕض ፊትህ አተስቢሩን ወካነ ረቡከ በሲራ እንደሚለው ነው። ግልጽ ነው። ፈተና ነው። ፈላ ተራ አታይም ወይ በለው። هذه አያቱል ባሂራ አይታይም። ሀዚሂል አያቱል ባሂራ ይቺ ታምር አትመለከትም? እንዲህ አንተ ባሂራ ማለት ምን ማለት በግልጽ ስንትው ብላ የምትታይ ማለት ነው። ስንትው ብላ የምትታይ ኢላ ሩእየተል ሐይዋናቱል በሂማ በቃ አንተ የሚታይክ ኢላ ሩእየተል ሐይዋናት አልበሂሚያ እንስሳዊ የሆነ አመለካከት ነው እንደምታየው ግልጽ ነው። ነገሮችን አታስተነትንም እንዴ? ምክንያቱም እንስሳ አያስተውልም ምን አይልም አይደል? ኢላ ሩእየተል ሐይዋናት አልበሂማ እንስሳዊ የሆነ አመለካከት ነው እንዴ እይታ ነው እንዴ አለበት አዎ መቼስ ከማ ይህ እንግዲህ ያንተ ሁኔታ ከማ እንደፈጠረው ነው አዕዩነን ምንን አይኖችን ላ ኢብሳረ ለሃ ለሷ ምን የሌላትን ማየቻ ግልጽ ነው መመልከቻ የሌላትን አይን እንደፈጠረው ሆኗል የአንተ አይን መቀመጥ ምንም ትርጉም የለውም ማለት ነው ግልጽ የአንተ ልብ መኖር ምንም ልብ የለውም ማለት ነው ግልጽ ነው ልቡን የታመሙ ውስጥ አሟል ተብሎ ነው እንግዲህ አንተ ልብ እያለ ልብ የለህም ማለት ነው አይን እያለ فإنها لا تعمل الأبصار ولكن تعمل القلوب التي في الصدور እንደሚለው ማለት ነው የሚታወረው የምን አይደለም ይሄ የምታየው አይን አይደለም ማለት ግልጽ ነው የመታወር ትልቁ ውስጥ ሚስጥር የምን መታወር ነው የምን መታወር ነው የልብ በሉ የልብ መታወር ስንት አይነት ስውር አለ ቁርአንን ሸምድሉ የያዘ ለአላህ ተዋዳቂ የዓለማችን ሙፍቲዎች ግልጽ ነው ልክ እንደ ሼክ አብዱልዓዚዝ አሉ ሼክ ግልጽ ነው እንደነ ሼክ አብዱልዓዚዝ ኢብን ባስ ግልጽ ነው ስንቶች አይነ ስውር ሆነው ዓለምን የሚመሩ ስንት አሉ አይደል ሙፍቲዎች ግልጽ ነው። ታላላቅ ዑለማዎች አሉ ማለት ነው። ትልቁ ነገር የሚታይ አይን መኖር ብቻ ሳይሆን የልብ አይን መኖር ነው። ኢብኑል ቀይም ስያሜ ኢብኑል ቀይም ማለት ልጅ ማለት ነው በቃ የሱ የአባቱ ኩንያ ያመጣ ነው። የራሱ እንደውም ያ የተባለበት የመድረሳ ስም ይላሉ ማለት ግልጽ ነው። እሱ ያደገበት የተመነደገበት የነበረው አካባቢ ነው። ልክ እንደ ነወዊ ማለት ነው። ግልጽዋለ ነወዊ ነዋ የሚባል ቦታ ላይ ታላቅ አሊም ናቸው ብዬ ስለሳቸው ታሪክ ተናግሬያለሁ። ኢማሙ ነወዊ የሚባል ታላቁ ማለት ነው። ከዛ ነው ስማቸው እኮ እሱ አይደለም። እንደውም በዚሁ አጋጣሚ ለአንተ ሰጥቻለሁ። እምል ቀይም ስማቸው ማን እንደሆነ በሚቀ ነገ ይዘልኝ ትመጣ ነገ አይ ነገ ነው ከሉ ነገ ኢብኑል ቀይም ማን ነው? እሺ እንትን እንዳልስ አቡበክር ይባላል። አቡበክር የማን ስም እንደሆነ ካገኘ ወጣ እሱን ነው ሰጠሁት። ቀኑ ደርሶ ነገ ይዘልኝ። እሺ ግልጽ ነው። ኢብኑል ቀይም ማለት ነው ኢንሻአላህ خير ثانيا እዚህ ርዕስ ላይ ያልገባችሁ ነገር ካለ ጠይቁ። እንደምትፈስሩ ግልጽ ነው። እሺ ሁላችሁም ሳይገባችሁ እንዳትሄዱ። በሚቀጥለው ፈተና አለ። የፈለኩትን ሰው ግለጪ ፈስሪ ነው። የአላህ ፍቃድ ከሆነ ደግሞ ንጹህ ኪታብ ልሰጣችሁ ይችላል። ያልተጻፈበት ምን ያልተባለ ከዚያ አውጥቼ መስጠት ነው። ሌላ ነገር የለም። ثانيا ሁለተኛው ተውሂድ الألوهية ስለ አምላክነት የሚያወራ ተውሂድ ይላል። ተውሂድ الألوهية ስለ አምላክነት የሚያወራው ምን ተውሂድ ይላል። ምን ማለት ነው? ተውሂድ الألوهية የአምላክነት ተውሂድ ማለት هو እሱ ኢፍራዱ ላህ ተዓላ የበላይ የሆነውን አምላክ አላህን ስብሓነሁ ወተዓላ መነጠል ነው። ቢጀሚዕ በአጠቃላይ አንዋዕ ልዒባዳ በአምልኮ አይነቶች ሁላ እሱም መነጠል ቢልኸውፍ والتوكل والرجاء والرغبة والاستغاثة والحمد ها የመሳሰሉ ብዙ ነው አይደል ኢባዳ የምንቶች በእነሱ አላህን ነጥሎ መገዛት ፊል ኡሉሂያ ይላቸዋል አይደለ ፈልኡሉሂያ ዲፋይን ላደርግ ነው ፈልኡሉሂያ ፈልኡሉሂያ ألوحية مالت الله بأولوحية وما مثل سنل توحيد الألوحية سنل معناها العبادة ما مالتنا؟ أملكو مالتنا والإله أملك مالك شجمو معناه شركمو المعبود مالك من يمي يمي قزوت مالك ወሊሃዛ ለዚህም ሲባል ይሰማ ይሰየማል ይጠራል هذا النوع ይህ አይነቱ من التوحيد የተውሂድ አይነት ምን ተብሎ ይጠራል ተውሂድ العباده ይባላል ሌላኛው ስሙ ምን ማለት ነው ተውሂድ الالوهيه ማለት ሌላው ስሙ ምንድነው ተውሂድ ኢባዳ የአምልኮ ተውሂድ ማለት ነው። የአምልኮ ተውሂድ ተውሂድ ሩቡብያ አላህ በሰራው ስራ እሱን አንድ ማድረግ ነው አይደል? ፈጣሪም እሱ ነው። የሚያበላ የሚያጠጣ እንዲህ ነገሮች አላህ ባደረገው ተግባራቶች በአጠቃላይ አላህን አንድ ማድረግ ተውሂድ ሉሉህያ ደግሞ ሰው ልጆች በሚሰሩት ተግባር አላህን አንድ ማድረግ አምልኮዎችን ሁሉ ለአላህ አስተላልፈው ኢባዳ ማለት ምን ማለት ኢባዳ ማለት ምን ማለት ወልዒባደቱ አምልኮ ማለት في اللغة በምን በቋንቋ ደረጃ አዝል ማለት መዋረድ ማለት ቡላል ذل ነው ذل ምን ማለት ነው መዋረድ ዙል ነው መዋረድ يقال ይባላል يقال ይባላል በቋንቋ ደረጃ ጠሪቁ ሙዓበድ ይባላል ጠሪቁ ሙዓበድ ማለት ጠሪቁ ሙዓበድ ማለት ምን ማለት ነው dot አድርጎ ሊፈታላችሁ إذا كان ከሆነ ነው መንገዱ ጠሪቁ ሙዓበድ ማለት طريق ማለት መንገድ ነው መዋበድ የሆነ መንገድ ትላላችሁ። ምን ማለት ነው? ሙአበድ የሆነ መንገድ ማለት ኢዛ ካነ ከሆነ ነው ሙዘለለ አይደል? የተዋረደ ስትል የተገራ ወሲዓተን እ ወሲዓተል አቅዳም ወሲዓቱል አቅዳም በምን በእግሮች ምን ያለ የገራ በእግሮች የገራ የተስተካከለ አሁን እናንተ የምትሄዱበት የሰፈር መንገድ ምን ነው የሚባለው? ጠሪክ ሙአበድ ነው። ማንም ሰው እየሄደበት ነው አይደል? በቃ ተስተካክሏል ምናምን ነገር ሁሉም ነገር። ጠሪክ ሙአበድ ደግሞ ምንም በቃ ሰው ሄዶበት ማያቅ ደግሞ መንገድ ይሄ ጠሪክ ሙአበድ አይባልም። ማንም ያልሄደበት አልተስተካከለማ ብዙ ነገር ሊያጋጥም ይችላል። ምክንያቱም መሬቱ ምን አላለም? አልተረገጠም፣ አልተገራም ገና። ለፈረስ ምን ይባላል? የተገራ ፈረስ ይባላል። ከዚህ በፊት የተሞከረ በቅሎም የተገራ መሬትም የተገራ መሬት ይባላል። የተሞከረ ከዚህ በፊት የተረገጠ ነው። ወጢዓቱል አቅዳም በእግሮች ሰህል የሆነ ማለት ነው። ወጢዓቱል አቅዳም ማለት ሰህል የሆነ የለሰለሰ የተገራ ማለት ነው በአማርኛ ይህ በቋንቋ ደረጃ ወሰወስካቸው ተነስ እሺ ወአማ ማዕነ ልዒባዳ ያምልኩማ ማዕናው ይላል ሸርዓን ከምን አንጻር ስናየው ከሸሪዓ አንጻር ስናየው ፈቀድ እኽተለፈ በእርግጥ ተለያይቷል ኢባራቱል ዑለማ የዑለማዎች ምን ኢባራ ገለጻ ምን ማለት ነው ኢባዳ ማለት ምን ማለት በሚለው ላይ ኢባራቸው ኢባራ ማለት ገለጻቸው ዲፊኒሽናቸው የተለያየ ነው ማይስቲፋቂ ሁሉም ግን አንድ ሆኗል። ማይስቲፋቂ ከአንድ ከመሆናቸው ጋር مع اتفاقهم ምን ከማለታቸው ጋር አንድ ከመሆናቸው ጋር define ያደርጉት ለማወቅ በምን ላይ ነው አንድ የሆኑት? على على المعنى በማዕናው ላይ فعرف طائفة ከፊል ቡድኖች define አድርገውታል። በማዕናው ላይ ሁሉም አንድ ነው ነው፣ ግን አሁን የሚሰጣችሁ የተለያየ definition ነው። አንዳንዶቹ ምን አሉ define ሲያደርጉት ሲገልጹት? فعرفها تعريف አድርገውታል። ኢልያው ነው ኢልያ የሌሉትን ለመመለስ የሌሉትን ለመመለስ የት አለ? ثانيا እያየን ያለነው እንግዲህ ተውሂድ አልኡሉሂያ ነው። አልዒባዳ ፊ ሉጋ ዙል ብለናል አይደለ? አንዳንዶቹ ዒባዳን እንግዲህ በተለያየ ዒባራ እየገለጹ ነው ብለን ሁሉም እሱን በቃ ዝጉት እስቲ ወደዚህ አምጡ። እኔም እኮ ለእኔ አምጠዋል። ስለዚህ ወረቀቱን ወደዚህ አድርጉት፣ ወደ እኔ በዚህ ጋር አስገቢ። አይታሽም ክፍተቱ ምን ይላል? አንዳንዶቹ ሲገልጹት ፈዐረተሃ ጣኢፈቱ ሚንሁም ከነሱ የሆኑት ቡድኖች ገልጸውታል። ሚንሁም ቢአነሃ ኑኩሷ ምን የምትባሏ ነገር እ ኢባዳ ማለት ቢአና ኑኩሷ ማ ኡሚረ ቢሂ ሸርዐን ከሸሪዓ የታዘዝንበት ነገር ነው አሉ ሚን ገይሪ ኢጥራድ አረ ያለምንም ኢጥራድ መከተል ማለት ነው ምንም ዑርፊ ዑርፍን ያለመከተል ዑርፍ ማለት ማለት ነው ልማድን ልማድ ማለት በልምድ ሰዎች የሚሄዱበት አይነት አካሄድ አለ አይደል? ያለምንም ልምድ መከተል ልምድን እየተከተልክ አይደለም የምትሄደው ማለት ነው ኢባዳ ሲባል ሚን ገይሪ ኢጥራድ ኢትባዕ ማለት ነው። ያለምንም መከተል ኢጥራድ ማለት መከተል ነው። ዑርፍይን ማለት ነው። ወላ ኢቅቲዳ ኢቅቲዳ ማለት እስቲ እንትን ላይ አስተምሬያቸው እስቲ ምን ምን ለዚ ዓቂል فهل من معتبر اقتداء اقتداء እሱለል ፍቅህያን ሳስተምራችሁ ኢክቲዳ ራሱ በስንት ይከፈላል ብለናል። ያ ሰላም አለይሰ ሚንኩም ረጁሉ ረሺድ እ እ ኢክቲዳ በስንት ይከፈላል? በሁለት ብዬ አይደለ ተርክና ምን አለ ፊዕል አይደለ እና ኢቅቲዳ ጠለብ ማለት ነበር አይደል ኢቅቲዳ ማለት ደግሞ መፈጸም ማለት ነው ብዬ በደንብ አስልም መፈጸም ማለት ነው الله يهديكم ويصلحكم إن شاء الله። الله يفتح لكم ولا اقتضاء ማለት ምን ማለት ነው መፈጸም عقلي አቅል አቅል የምትለውን ነገር ካለመፈጸም አንጻር አላ ያለንም መታዘዝ ማለት ነው። እደግመዋል። አንዳንዶች define ሲያደርጉት فعرف طائفة منهم بأنها أمر ትእዛዝ ነች ب ما أمر ነው አይደል? ማ ኡሚረ ማ አመረ ማ ኡሚረ ቢሂ ሸርዓን በሸሪዓ የታዘዘበት ነው። من غير اطراد ያለምንም اطراد መከተል عرفي عرف ን ሳንከተል የሀገራችን ልማድ አለ። ይኸው በልማድ አይደል እንዴ አብሬትዬ፣ አልከስዬ፣ አምንዬ፣ ቦረናው ጌታ፣ ሸኸና ሁሴን፣ አብዱልቃድር ጀይላኒ እንጂ ከቁርአንና ከሐዲስ ደሊል አግኝተው ነው እንዴ? የለም በቃ ሁሉም ከዘር ሲዋረስ የዘሬን ከለቀቅኩኝ አንዘርዘሬን በሚል ርዕስ ነው። ግልጽ ነው። ዑርፍይ ነው የመጣው ወላ ስለዚህ ከዚህ ውጭ ሆነ ነው አላህ መገዛት ያለብህ ነው። ሸሪዓ ያዘዘ ከዚህ ርቀ ወላ ኢቅቲዳኡን ዐቅሊ አቅልህ ምን ሳትል ሳትከተል ማለት ነው። ኢቅቲዳኡን ዐቅሊ ያለምንም አቅል መከተል ማለት ነው። አቅልህን ሳትከተል ማለት ነው። በቃ አላህና አቅልህን ከተከተልክ ገደል ይከታል። አይነ ነፍሰ ለአማረተ ብሶ አንተ በአቅል አይደለም አቅል ነው የሚቀደመው نقل نقل نقل ማለት ማለት ነው ቁርአንና ሐዲሳዊ መረጃ መያዝ ማለት ነው አይደል እንጂ እኛ አቅላችንን አይደለም አሁን እነዚህ philosophy የተለያዩ philosophy ግልጽ ነው ዎች የመጡት ወይም የ philosophy አካሄዶች የመነጩት ከምንድን ነው ከአቅል ነው አይደል የለም አቅልን ከተከተልክ እንዲህ አንተ ከአንተ አቅልና ከነቢዩ አቅል ከአላህ ስብሓነ ወተዓላ አስተሳሰብ ያንተ ሊበልጥ ነው ሊሆን ነው እንዴ? ግልጽ ነው። የማይሆን ነገር ነው። የፈጠረ አምላክ ነው ስለአንተ የሚጠቅምህና የሚጎዳህን ነገር የሚያውቀው የሚጎዳሽና የሚጠቅምሽ የሚያውቀው ወአረፋ ባዕድሁም ይሄ እንግዲህ በቃ አንደኛው ዲፊኒሽን ያለምንም عقل ንና عرف ን ከመከተል ርቀን አላህ ባዘዘው ትእዛዝ ምን ማለት መታዘዝ ያዘዘው ነገር ነው ተብሎ እሺ ሌሎቹ ደግሞ አረፋ ባዕድሁም ሌሎቹ define አድርጎታል بأنها كمال الحب ኢባዳ ማለት كمال الحب ነው ሙሉ የሆነ ውዴታ መውደድ ብቻ አይደለም كمال الحب ነው ሙሉ የሆነ ውዴታ ለሁሉም ሰው ሙሉ የሆነ ውዴታ አለሽ እንደ አንቺ አዎ ብቲ X ነሽ ብትልም እንደዚህ ኤክስን ስታል ከማሉ الحب ለአላህ مع كمال الخضوع ሙሉ ከሆነ ምን ጋር እ መተናነስ ራስን ዝቅ ማድረግ ማለት ነው። خضوع ማለት ማለት መተናነስ አላህን ስንገዛ ኢባዳ ማለት ሙሉ የሆነ ውዴታን ሰጠን ሙሉ የሆነ መተናነት መዋረድ ማለት ነው። ይሄ የሼኹል ኢስላም የማን ነው? የኢብን አልቀይም ታሪፍ ነው። ጻፉት ከፈለጋችሁ። ይሄንን ያለው ማን ነው? የኢብን አልቀይም ንግግር ነች እቺ በግጥም ራሱ ላይ وعباد الرحمن غاية حبه مع ذل عابده هما قطبان ብሎ በግጥም ኑንያው ላይ አስፍሮታል وعبادة الرحمن غاية حبه مع ذل عابده هما قطبان በማለት አስፍሮታል አላህን መገዛው ኢባደቱ ራህማን ማለት አራህማንን መገዛት ማለት ጋየቱ ሑቢ ከምንድን ነው ድካ ከደረሰ ፍቅር ጋ ነው ማዓ ዙሊ ዓቢዲሂ ባሪያው ለሱ ከመዋረድ ጋር ሁማ ቁጥባኒ እነሱ ዋና ዋና የሚባሉ የሚሰበስቡ ሞተሮች ናቸው። ግልጽ ነው። ሑብና ኹዱዕ ማለት ወዐለይሃ አክላቁም መጽሐፉ ላይ እንደለበት ዝም ብሎ በደፍተሩ አዎ በፊቂ ወይም በተውሂድ ዋና ማለት ነው ወተር እንደማለት ነው። የአንድ አሁን አካባቢ ይሄ የሰፈሩ ቁጥብ ነው ሲባል አልሰማ ዋና ምናምን ይባል ቁጥብ ነው የሰፈሩ ሲባል ያሉ ወዐለይሃ ፈለኩል ዒባደቲ ዳኢራ ማ ዳራ ሐታ ቃመቲል ቁጥባን ይላል አሁን እሱን እንተው አንተ ለብቻ ትፍርላለሁ ሌሎች የላቸውም خضوع وعرفها شيخ الاسلام ابن تيميه شيخ الاسلام ابن تيميه ደግሞ ታሪፍ አርጓ ይሄ የኢብን القيم ነው ብያቸዋለሁ አሁን ደግሞ ሼኹ الاسلام ابن تيميه ታሪፍ ሲያደርገው ምን ብሏል رحمه الله بأنها ኢባዳ ማለት ኢባዳ ማለት بأنها ሷኩ اسم سمنج جامع كل من المتن تقللا يمتن ما يحبه الله الله من ميلون يم يودون ويرضاه يم فكرهم بأمره ما لا من الأقوال كنقسرنا والأعمال كسرا አልባጢነ ውስጣዊ የሚሆን ወዛሂራ ውጫዊ የሆነ ስራን ያቀፈ ነው ኢባዳ ማለት ሱብሃንአላህ እንዴት ደስ ይላል የሚያምር ገለጻ ወላሂ ኢባዳ ማለት አላህ የሚወደውን ነገር በአጠቃላይ የሚያፈቅረው ሁሉ የያዘ ነው ውስጣዊ የሆነ የሚሆን ውጫዊውን ንግግራዊ የሚሆን ተግባራዊ ነገሮችን ያዘለ ነው። ሐቅ ነው ወላሂ። ከንግግር አለ ለአላህ የምንለው በተግባር የምናወረው አለ አላህን ወደን ተዋድቀንለት የምንለው ማለት وهذا التعريف ይህ ዲፊኒሽን አደቅ ነው። አደቅ ማለት ማለት ረቂቅ ማለት ወአሽመል ሁሉንም ደግሞ ያቀፈች ነች። ከዲን ወዲን እኮ በዚህ definition መሰረት በዚህ definition መሰረት ከዲን እምነት የሚባለው ሁሉ ሁሉም داخل የሚገባ ነው في العبادة በምን ውስጥ በአምልኮ ውስጥ ሁላ የሚገባ ዲን ማለት በአጠቃላይ በቃ በዚህ definition ውስጥ ገብቷል። ምክንያቱም ዲን ላይ ያሉ ትእዛዛቶች ንግግር አለ፣ ተግባር አለ፣ አረ በውስጣችን ተገብሯል፣ በውጫዊ ተገብሯል ወመን አረፈሃ የገለጻት ቢልሑቢ ሑብ ነች። ኢባዳ ማለት ሑብ ነች። ኢባዳ ማለት ማለት ሑብ ነች። ልቅ የሆነ ድካ የሌለው ፍቅር እኮ ራሱ ለዛ ለምታፈቅረው አካል ባሪያ እንድትሆን ያደርጋል እ ቁጭ በል ቁጭ ትላለች። ተነስ ትነሳለህ። ለሱ ተናንሰ ማለት እንዲህ አይነት ኢባዳ አረክ ማለት ነው። ግልጽ ነው። ወመን ዐረፈሃ የገለጻ ቢልሑብ በፍቅር መዐል ኹዱ ከመተናነስ ጋር ፈሊአነ ልሑብ ታም ምክንያቱም ሙሉ የሆነች ፍቅር ማዕዝል ታም ሙሉ ከሆነ ምን ጋር ምን ጋር ዝል ምን ማለት ነው እናንተ ሴቶች? ዙል ማለት መተናነስ ማለት ወይም መዋረድ አረ ሙሉ ከሆነ መዋረድ ጋር የተضمنان ሁለቱ ያቅፋሉ ይይዛሉ ምንም ጣዓቱል መህቡቢ የምትወደውን አካል ምን ማለት መታዘዝ በጣም ምን ለምትወጂው ለምታፈቅሪው ምን ትያለሽ ትታዘዣለሽ አንቺ እናትሽን ኡሚ አነ ኡሕቡኪ ምናምን ወይም የእናቶች ቀን ሲደርስ የእናቶች ፍቅር ምናምን እያለ ማለት አይደለም። ማዘር ቱዴይ ነው የሚባለው አ እንደዚህ ነገር አይደለም። ወይም ደግሞ ለባላ ሄዳ እኔ እወድሃለሁ የተለያየ ቃላት በአማርኛም በምንም አነ ኡሕቡኪ ያ ሕልዋ እያለች ብትል ምንም ትርጉም የለውም። ምንም አትለው ከሆነ ምንም አትለው ከሆነ እማትታዘዘው ከሆነ ገብቷቸዋል። እናትሽንም እወድሻለሁ ዝም ብለሽ ብለሽ በምላስ እየደለልሻት ብትኖሪ ለእሷ ታዛዥ ካልሆንሽ ትርጉም የለሽ ነው። ገብቷቸዋል። ለአላህም ማለት ስንወደው የሚወድ አካል እኮ ለሚወደው አካል ምን ይብላል? የተضمنani ያቅፋሉ ይዛሉ ጣዓቱል መሕቡብ የሚወደውን አካል ምን ማለት መታዘዝ ወልንቅያዱ ለሁ ምን ማለት ነው ወልንቅያዱ ለሁ ለሱ መጎተት መጎተት ወይም መከተል ይበሉት ሌላው አማርኛ መጎተት ግን ደስ ይለኛል ይሄ አማርኛ በቃ በቃ ትጎተታለህ ለምትወደው አካል ማለት ምንም ቢልም فالعبد عند باريكو هو الذي ينص ዘለለሁ ልሑቡ ፍቅር ምን ያለው ፍቅር ምን ያለው እ ፍቅር ያዋረደው ያተናነሰው አይደል ያልሽው? ጥሩ። እናንተ ጋር የሚሰማው መሰለኝ። ያዋረደው ያተናነሰው ለማ ለአላህ ወልኹዱ እንዲተናነስ እንዲዋደቅ ያደረገው ሊመሕቡቢሂ ለማ ለሚወደው አካል ዝም ብሎ መውደድ የለም ነው فبحسب محبة እንደ ባሪያው ውዴታ መጠን ሊረቢህ ለጌታው ወዝሊሂ ለሱም ከመዋረድ ካለው ሁኔታ አንጻር ተኩኑ ጣዓቱሁ አላህም መታዘዝ ይሆናል ለአላህ ድካ የደረሰ ፍቅር ካለሽ፣ ለአላህ ድካ የደረሰ ውዴታ ፍቅር ካለ ለሱ ትእዛዝ የተዋደግ የተንበረከክ ትሆናል አለበለዚያ ግን ነዓም ብዙ ነገር እንወዳለን፣ ዱንያ እንወዳለን። ግማሹ በሴት ፍቅር ይለከፋል። ከአላህ ትእዛዝ የበለጠ የእሷን ማለት ነው ውዴታ ያስበልጣል። ሴቶችም እንደዚህ የምን የወንድ ውዴታ ይለከፋሉ የእሱን ውዴታ ከአላህ ስብሓን ወተዓላ ውዴታ ታስበልጣለች هذا نعم خسران خسران خسر الدنيا والآخرة ذلك خسران ሙቢን አላህን የወደደ እኮ ለፍጡራን ያለውን ፍቅር የተገደበ ግልጽ ነው። ሀታ ነቢዩን የምንወዳቸው ለማን ብለን ነው? ሊላ አላህን ግን የምንወደው ሊዛቲሂ ነው የምንወደው። እንኳን አይደለም ይሄ ተራ ሰውን ልጥ አይደለም ነብዩን እንኳን ሰይድ ወለዲ አደምን የምንወዳቸው እንኳን ለአላህ ውዴታ ብለን እንኳን ሰው በአሁን ሰዓት የሚወደው ተልካሻ የሆኑ ፍጥራኖች ተው አላህ ክልክሏል። አንድ ነገር ስሜትሽ ማለት ነው ምን ሲል ሲነሳሳ ቤት ሲሆን ለአንተም እንደዛው ከፊት ለፊት የአላህን ፍቅር አድርግ። እውነት እኮ አላህን እምወድ ነኝ እኔ ከሱ ትእዛዝ ተላለፌ ልሄድ ነው። ፊት ለፊታችን የአላህን ፍቅርና ውዴታ ልናደርግ ይገባል። አላህ ቅናቸውን መንገድ ይምራል፣ ያስተካክለን። ወቢለውም ተኩኑ ጣዓቱ በሙሐበቱ ለዓብድ የአንድ ባሪያ ፍቅር ሊረቢህ ለጌታው ወዚልህ መዋረዱ ለሁ የተቦመናኒ በውስጣቸው ያካትታሉ له ለሁ ለሱ ማምለክ وحده لا شريك له لس من أقال كادر قتلان هذا وصلى الله على نبينا محمد وعلى آله وصحبه وسلم إذا كان عندكم سؤال أهلا وسهلا ومرحبا بكم